لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أحبتي የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ይህንን ትምህርት የምትጠባበቁ ዛሬ ደግሞ በጣም የሚገርም ከአላህ ስሞች መካከል የሚገርም ስም ይዤላችሁ መጣ ሁሉም የሚገርም አይደል የአላህ ስብሓንሁ ወተዓላ ስሞች በጣም ምርጥ በጣም ድንቅ ናቸው። ከነዚህ ስሞቹ መካከል የዛሬው ደግሞ ለየት ያለ ይመስለኛል። እስቲ አብረን እንየው። በምን እንደሚለይም ለማወቅ እንሞክር። አልሃዲ አላሁ አልሃዲ አላህ ነው የሚመራው። ሁሉን ነገር ወደሚፈልገው ነገር የሚመራው አላህ ነው። ወንድሜ ቁጭ ብለህ ራስክን ስትመረምር አንተ ዘርህ እንዲህ ስለሆነ፣ ጎሳህ እንዲህ ስለሆነ፣ አካባቢህ እንዲህ ስለሆነ፣ መልክህ እንዲህ ስለሆነ አይደለም ሂዳያ ያልሰጠህ። አላህ ሂዳያ የሚሰጠው የአንድ ሰው ልጆቹ ነው። መንትያ ሆነው አንዱን ሙስሊም አንዱን ካፊር ያደርገዋል። ለምን? ሊአነሁ የፍዓሉ ማ አላህ የፈለገውና ሂዳያ የሚሰጠው የህዲ መን የሻኡ ኢላ ሲራጢን ሙስተቂም አለ አላህ አላህ ወደ ፈለገው መስመር የፈለገውን ነው የሚመራው በአንተ ጉልበት አይደለም አልሃዲ ሃዲ የሚለው ስሙ በቁርአን ውስጥ ሁለት ጊዜ ተነስቷል በሃዲ ስም ማለት ነው ሃዳ አይደለም ሃዲ በሚል አልሃዲ وإن الله لهادي الذين آمنوا إلى صراط مستقيم الله እነዚያ ያመኑትን ሰዎች ወደ ቀጥተኛው መስመር የመራቸው እሱ ነው አንተ በጉልበትህ አይደለም ሙስሊም የሆንከው በእውቀትህ አይደለም ሙስሊም የሆንከው بهداية الله سبحانه وتعالى وكفى بربك هاديا ونصيرا بالله سبحانه وتعالى بجيته በመርዳትም ሆነ ሂዳያ በመስጠት በሱ ብቻ ይበቃ። እሱ ነው ባለስልጣኑ፣ እሱ ነው ማድረግ የሚችለው። ከሱ የበለጠ ሂዳያ የሚሰጥ የለም። ሃዲ ማለት የሚቀና አቅኚ ማለት ማንን ወደ ማን የሚያቀና ማለት ነው። ሁሉን ነገር ወደሚበጀው ነገር የሚወስድ ማለት ነው። ሁሉን ነገር ወደሚገባው ነገር የሚወስድ ማለት ነው። ስለዚህ ባሮቹን ወደ መልካም ሥራ የሚመራቸው መንገድ የጠፋውን ወደ ትክክለኛው መንገድ የሚያመጣ አካሎቹ የተፈጠሩበትን እንዲሰሩ የሚያድረግ ዕቃዎቹን ለተፈጠሩላቸው አገልግሎቶች እንዲውሉ የሚያስችለን ሐታ ነቢያትን አስተምሩ ብሎ ከላከ በኋላ የፈለጋቸውን ሰዎች እንዲያምኑ በእነሱ የሚያደርግ ካልፈለጉ ደግሞ ካልፈለጋቸው ደግሞ ተከታይ የሚያሳጣቸው አላህ ወልሃዲ አላህ ስብሓንሁ ወተዓላ የእኛ አካሎች እንኳን ለተፈጠሩበት አይናችን ለማየት፣ ጆሮአችን ለመስማት፣ እጃችን ለመያዝ፣ ምላሳችን ለመናገር፣ እግራችን ለመሄጃ፣ ሽንት መሽናችን ለመሽኛ እንዲሆን ያደረገው አላህ ነው ይላል። ይኸው ቁርአን ተመልከቱ። الذي خلق فسوى سبح اسم ربك الأعلى يبلايون جتاهن عطرا لنا الذي خلق يا يفتر فسوى يستكاكل والذي قدر يمتننا فهدا يا يتمتنون أكل لتمتنوا أقل قلوت انديول يمرا ይሄው ማአት ታሪኮችን ብታይ ማአት ክስተቶችን ብታይ ወለዚ ሀዳሁም ሁሉን ነገር ለተፈጠረለት ያ እንዲውል ያደረገው አላህ ስብሓንሁ ወተዓላ ነው። የሂዳያ አይነቶች በጠቅላላ በሱ ስር ናቸው ያሉት። ሂዳያ ዓማ፣ ሂዳያ ካሳ የሚባል አለ። ሂዳያ ዓማ ማለት ሁሉን ነገር ለሁሉ ለሚሆነው ነገር አሁን እየሆነው ላለው ያደረሰው እሱ ብቻ ነው። ሂዳያ ካሳ ማለት ደግሞ ሙስሊሞችን የኢስላምን መመሪያ ተከትለው እንዲሄዱ አማኞችን በትክክል አማኞች እምነት ላይ እንዲሄዱ ያደረጋቸው እሱ ነው። ነቢያት ከማስተማሩ ውጭ የፈለጉትን ወደ እስላም ይዘው መሄድ አይችሉም። ነቢዩ ዓለይሂ ሰላቱ ወሰላም ሁሉም ህዝብ እንዲሰልም ይፈልጉ ነበር። እና አቡ ጀህል እና አቡ ለሀብ እስላምን እንዲቀበሉ በጣም ነበር የሚፈልጉት። ግን አልሆነም። ለምን አልሆነም? ያነሁ ሂዳያ የአላህ ሂዳያ ስላልመጣላቸው። ላ ተህዲ መን አሕበብት። አጎታቸው ከእሳቸው አጠገብ ቁሞ በጣም ሲረዳቸው የነበረ አጎት እንደነበራቸው በታሪክ ይታወቃል። ሙስሊም ሳይሆን ነው የሞተው። እስላም ሳይቀበል ነው የሞተው። ምንም ጥረት ያልተደረገለት ሰው ደግሞ በትንሽ በአንድ ጊዜ ጥሪ መጥቶ ይሰልማል። እስላምን አዛ ሲያረግ የነበረ እስላምን ጠልቶ እምቢ ብሎ አስረውት እንኳን እዚያው መስጂድ ውስጥ ታስሮ ትሰልማለህ አትሰልምም ሲባል በፍጹም አልሰልምም ሲል የነበረ ሲፈታ ሄዶ እስላም ተቀበለ። ይሄ ማለት ሂዳያ በአላህ እጅ መሆኑን ነው የሚያመለክተው እንጂማ እስላም በሰው ልጆች ቢሆንማ በሰው ልጆች ቢሆን ኑሮ በሰዎች በነቢያት እጅ እንኳን ቢሆን ኑሮ ነቢዩ አለ ሰላቱ ወሰላም ለሁሉም ወደ ኋላ የማይሉ ቢሆንም የሁሉም ኡማ ጉዳይ ያስጨንቃቸው የነበረ ቢሆንም ያጎታቸው ጉዳይ በጣም ነበር የሚያስጨንቃቸው የዘመዶቻቸው ጉዳይ በጣም ነበር የሚያስጨንቃቸው ለዓለከ ባኺዑን ነፍሰከ ዐላ አታሪህም ኢን ለም ዩእሚኑ ቢሃዛ ልሐዲስ አሰፋ ይላቸዋል አላህ። ስላላመኑ ባወረድኩት ቁርአን ተቀብለው እሺ ባለማለታቸው አዎ ራስክን ልታጠፋ ትችላለህ ተብሎ ያሰጋል። ከዚያ በኋላ ምን አለ? ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻ። አንተ እኮ የፈለከውን ሂዳያ መስጠት አትችልም፣ አላህ የፈለገውን ነው ሂዳያ የሚሰጠው ብሎ ሂዳያ በሱ እጅ ብቻ መሆኑን ነገረን። አዳ ሃዲ ያንተ ጌታ ከሆነ አልሃዲ የእኛ ጌታ ከሆነ ሂዳያን ከሱ አንለምንም? አላህ ያሳያቸው እስቲ። የሚሰግዱ ሰዎች በጠቅላላ ሂዳያ ከሱ እንዲለምኑ አድርጓል አላህ በየሰላታቸው በየረክዓው አይ አሁን ተናግሬ ያለሁና ሁለተኛው ባለምን ምንም ችግር የለም እንድንል አልፈቀደም። ላ ሰላተ ኢላ ቢፋቲሐት ልኪታብ ፋቲሐት ልኪታብ ካልተቀራ አልሐምዱሊላህ ረብል ዓለሚን የሚለው ምዕራፍ ሶላት ውስጥ ካልተሰገደ የትኛውም ረክዓ አይሆንም። ስለዚህ በየረክዓው ምን እንላለን? ኢህዲነ ሲራጥ ልሙስተቂም ቀጥተኛውን መስመር አሲዘን ያአላህ ወደ ቀጥተኛው መስመር ምራን እያልን ሁልጊዜ እንለምናለን። ዱዓ እኮ ነው። هذا لعبدي ولعبدي ما سأل ይላል አላህ። ሂዳያ በአላህ ስብሓንሁ ወተዓላ እጅ ነው። ስለዚህ ሂዳያ መለመን ያለበት ከአንድ አላህ ስብሓንሁ ወተዓላ ብቻ ነው። ቁርአን፣ ሐዲስ፣ ነቢያት፣ ዑለማዎች ለሂዳያ ሰበቦች ናቸው። قرآن قرته يهدي به الله من اتبع رضوانه هدى للمتقين إن هذا القرآن يهدي للتي هي أهد هي أه-, أه-, أحسن إن هذا القرآن يهدي للتي هي أقوم ويبشر المؤمنين إنك لتهدي إلى صراط مستقيم إنك لتهدي إلى صراط مستقيم فبهداه مقتدي هؤلاء أسباب هداية لأن يهدي الله بك رجلا واحدا خير لك من حمر النعم يهل قرآن الله سبحانه وتعالى الله لم يفروه هادينو يمرات شوالي لنا ነቢዩን ዓለይሂ ሰላቱ ወሰላም ወደ ቀጥተኛው መስመር ታመለክታለህ ይላቸዋል። ዓሊይ ብን አቢ ጣሊብ ነቢ ዓለይሂ ሰላቱ ወሰላም በአንተ ምክንያት አንድ ሰው መስለም የአላህን መንገድ ማግኘቱ በአንተ ምክንያት ኸይሩን ለከ ምን ሑምሪ ናም ቀይ ግመል ከማግኘት የበለጠ ነው። እነዚህ ሁሉ ምክንያት ናቸው። ግን ሐቂቃ ሂዳያዋን ልቧን መለስ ማድረግ የሚችለው አላህ ብቻ ነው። ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም እነ ፊል ሙድጋ በአካል ውስጥ አንዲት ብጣሽ ሰውነት አለች። ኢዛ ሰላሐት ሰላሐ አልጀሰዱ ኩሉ እሷ ከተስተካከለች ሁሉም አካል ይስተካከላል። ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ እሷ ከተበላሸች ሁሉም ይበላሻል። አላ ወሂል ቀልብ ልብ ነው። ነቢ ዓለይሂ ሰላቱ ወሰላም ዱዓ ሲያደርጉ ነበር ያ ሙቀሊበ አልቁሉብ ሰቢት ቀልቢ አላ ጣዓቲክ ልብን እንደፈለግክ የምትቀያይረው የሆንከው ጌታ አላህ ልቦናዬን በአንተ ትእዛዝ ላይ አጽናልኝ። ልቦናችንን በአላህ ስብሓነሁ ወተዓላ ዒባዳ ላይ እንዲያጸናልን አላህ መለመን አለብን። አልሙሂም እኔ በዚህ ትምህርቴ ላይ ማተኮር የፈለግኩት ሂዳያ ከአንድ አላህ ነው የሚገኘው። ሂዳያ ከአላህ የሚገኝ ከሆነ ደግሞ ልንለምነው የሚገባውም ከአንድ አላህ ነው። አላህም ጠዋት ማታ ሂዳያ እንዲሰጠን እንድንለምነው ደግሞ ፋት አልሰጠንም። እንደ ሌላው ነገር ከፈለክ አድርግ አልፈለክ ተው አልተባልንም። ላ ሊቀር በማይችል ግዴታ ጋራ ነው ያያያዘው። ሶላት ጋራ ሶላት ሰግደን በጨረስን ቁጥር ምን አለ ውስጡ ዱዓው ላይ ሶላቱ ውስጥ ያደረግነው ዱዓ ሂዳያ አላህ ይስጠን ነው። ታዲያ ምንድን ነው የቀረብን? በልባችን አልቀራነውም ማለት ነው። ከልባችን አላሰብንም ማለት ነው። ኢህዲነ ሲራጠል ሙስተቂም ስንል ማዕናው ምን እንደሆነ አልተገነዘብነውም ማለት ነው። ብዙ ሰዎች እኮ አብረው ሰግደው አንደኛው የሶላቱ ግማሹ ሲጻፍለት አንዱ ግን አንድ አስረኛ የሚጻፍለት አለ። አንድ ዘጠነኛ የሚጻፍለት አለ። አንድ ስምንተኛ የሚጻፍለት አለ። ሂዳያን ከአላህ ስብሓንሁ ወተዓላ ለመፈለግ ከልብ ካልሆነ ዝም ብለ በልምድ ብቻ ዝም እንዲሁ ዝም ብለህ ተዘናግተህ አልሐምዱሊላህ ረብል ዓለሚን አርረህማን አርረሂም ማሊክ የውም ማን ፊቱን ነው እንደዚህ የምትናገረው? የት ላይ ሆነህ ነው? እንኳን አላህ ፊት አይደለም አንድ ባለስልጣን አጠገብ ልትናገር ጉዳይህን ልትጠይቅ ብትሄድ ተዘናግተህ ነው ለዚህ ነው እኮ ሰላቶቻችን ሁሹዕና ሁዱዕ የሌላቸው ስለሆኑ ለውጥ ማምጣት ያልቻሉት። ሁሹዕና ሁዱዕማ ቢኖራቸው በተለያዩ ሙንከሮች ውስጥ ባልተገኘን። ሶላት ስንሰግድ ቆይተን ከሶላት ወጥተን ለጎበደን አንሄድም ነበረ። ሶላት ስንሰግድ ቆይተን ጄላኔ በደዊ ባላልን ነበረ። ሶላት ስንሰግድ ቆይተን የተለያዩ ሐሜቶችና ሉባልታዎች ውስጥ አንገባም ነበር። ሶላት ينهى عن الفحشاء والمنكر إن الصلاة كان إن الصلاة تنهى عن الفحشاء والمنكر የትኛው ሶላት ነው ታዲያ? ስንሰግድ እየዋልን ስንሰግድ እያደርን ስንሰግድ እያመሸን ከሙንከር ላይ ራሳችንን ማስወገድ ያልቻልነው ለምንድን ነው? ይህ ሶላት ችግር አለው ማለት ነው። አማ ወቀድ ቁልት ኢያከ ነዕቡድ ወኢያከ ነስተዒን ወቀድ ቁልት እህዲነ ሲራጥ አልሙስተቂም ብለህ ተመልሰህ ወዳልሆነ ነገር አትገባም ነበር። አላህ ስብሓንሁ ወተዓላ ሂዳያ የሚሰጠው እሱ ብቻ ለመሆኑ መን የሸእ ላሁ ዩድልልሁ ወመን የሸእ የጅዓልሁ ዓላ ሲራጢን ሙስተቂም አላህ የፈለገለትን ሰው በቀጥተኛው መስመር ይመራዋል። ያልሻለትን ሰው ደግሞ ያጠመዋል። አላህ ስብሓንሁ ወተዓላ ዩኽሪጅሁም ሚነ ዙሉማት ኢለ ኑር አላህ ከጨለማ ከተለያዩ ጨለማዎች ወደ ብርሃን ያወጣል ሲፈልግ ወየህዲህም ኢላ ሲራጢን ሙስተቂም ወደ ቀናው መንገድም ይመራቸዋል ይልና የአላህ ስብሓንሁ ወተዓላን ብቸኛ ሂዳያ ሰጭነት ያረጋግጣል። ወንድሞች እህቶች፣ እንኳን ለዲናችን አይደለም ለዱንያችን፣ ለሙያችን፣ ለውሏችን፣ ለአዳራችን፣ ለጤናችን ተስማሚ ነገር ላይ እንዲያውለን መድኃኒቱ መድኃኒት እንዲሆን ተስማሚ መድኃኒት አላህ እንዲሰጠን ተስማሚ ጤና እንዲሰጠን ተስማሚ ስራ እንዲሰጠን፣ ተስማሚ ባል እንዲሰጣችሁ፣ ተስማሚ ሚስት እንዲሰጠን ለወንዶቹ መለመን ያለብን አላህን ነው። ሊአነሁ ሁወ ልሃዲ اللهم اهدنا إليك صراطا مستقيما صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين والسلام عليكم ورحمة الله وبركاته لأنك الله قلبي كله أمد لأنك الله روحي ملؤها الألق لأنك الله لن أختار لي ملكا أنت العظيم الذي في ملكه